ተጋሹ የኢትዮጵያ ሙስሊሞች ድምጽ ነው። ታሪክ ምሁሩና የመብት ታጋዩ ኡስታዝ ዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘ መጽሐፉ ክፍል 36 ትረካይ ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 36 ረካ ምዕራፍ 10 የአውሳ ሱልጣኔት በተፈጠረው አለመረጋጋትና ሙስሊም ካልሆኑ ኦሮሞዎች ጋር በገጠመችው ፍጥጫ ሐረር ችግር ውስጥ ገባች። በ1576 ሱልጣን መሐመድ ቢን ናስር ከአጼ ሰርጸ ድንግል ጋር ሲዋጋ በራሱ ባለስልጣናት ሴራ ተማረከ። ሱልጣኑን ጨምሮ ሌሎች ባለስልጣናት በአጼው ተገደሉ። ይህንን አጋጣሚ በመጠቀም መሐመድ ጃሳ ቀዳማዊ ራሱን ኢማም አደረገ። በሴፕቴምበር 1576 የመንግስቱን ዋና ከተማ ወደ አፋር አውሳ አዛወረ። ለሐረር ከተማም አሚር መደበ። አውሳ የአፋሯ አዳል ስልጣኔ አካል የነበረች ሲሆን የአዳሉ ሱልጣኔት መቀመጫ ወደ እርሷ ከዞረ በኋላ የአውሳ ሱልጣኔት በሚል ትታወቃለች። መሐመድ ጠይብ ቢን መሐመድ ዩሱፍ ኢትዮጵያ ወል ሩባህ ወል ኢስላም አብረ ታሪክ በተሰኘው መጽሐፋቸው አውሳ የሚለው ስያሜ የተገኘው አፋሮች ከየመን ኤደንና ሀድረመውት መካከል ወደዚያ ከተማ ሳይሰደዱ በፊት በዚያ ከነበረው ከተማቸው እንደሆነ ጽፈዋል። እንደ እርሳቸው አገላለጽ በየመን አገር አውሳ የምትባል ያንጸባረቀችና ምጡቅ ከተማ ነበረች። ከተማዋ ከክርስቶስ ልደት በፊት ከ ሺህ እስከ 500 ዓመት ዓለም የነበረች ነች። ጸሐፊው ታሪክ የመን አልቀዲም ወይንም የጥንቱ የየመን ታሪክ የተሰኘውን መጽሐፋቸው ገጽ 21 አጣቅሰው እንደጻፉት ከዚያ ሊሰደዱ የቻሉበት ምክንያት ከርበ አለውተር የተሰኘው የሳባውያን መሪ በማዕፊር ምድር ላይ ጥቃት ከፍቶ ከአውሳን እስከ ቀይ ባህር ወደብ ስላሳደዳቸው ነበር ቀይ ባህርን የተሻገሩት። የአፋር ህዝብ ቀደም ብለው እስላምን ከተቀበሉት ህዝቦች መካከል አንዱ ነው። በ13ኛው ክፍለ ዘመን አካባቢ ታዋቂው ጸሐፊ ኢብኑ ሰይድ ከ1214 እስከ 74 ስለ አፋር ህዝብ ጽፏል። ደናክል ሲልም ይጠራቸዋል። ከዘይላ ነዋሪዎች ውስጥም አፋራውያን አንዱ ነበሩ። ዘይላ የኢትዮጵያን ሙስሊሞች የባህር በር የነበረች ሲሆን አፋራውያን በዘይላ ወደብ መሪ የሆኑበት ጊዜም ነበር። ብሶት በወለደው ጸረ አጼዎች ዘመቻ ውስጥም ከኢማም አህመድ ጋር ንቁ ተሳታፊዎች ነበሩ። የአፋር ደቡባዊ ክፍል በአማርኛ ቋንቋ አዳል ይሰኛል። በአጼ አምደ ጽዮን ዜና መዋል ውስጥ አዳል ተጠቅሷል። እንደ ኢንሳይክሎፒዲያ ኢትዮፒካ ገለጻ አዳል የሚለው ስያሜ መነሻው ከአዲ አሊ ነው። አውሳ የነበረችው ከአሳይታ በስተምስራቅ የአዋሽ ወንዝ ማብቂያ አቅራቢያ ነው። ኢማም መሐመድ ጀሳ መጀመሪያ የነበራቸው ጦር 600 ፈረሰኞች፣ 1000 እግረኛና 7 ጠመንጃ ነበር። በዚህ ሰራዊታቸው ከ1576 እስከ 1580 ባለው ጊዜ ውስጥ ከአጼ ሰርጸ ድንግል ጋር ተዋክተዋል። ሆኖም ትግሉ ብዙ ውጤት ያመጣ አልነበረም። በኋላ ላይ ኢማም መሐመድ ጀሳ ከወርዲያ ኦሮሞዎች ጋር ሲዋጉ በ1583 ተገደሉ። ከመሐመድ ጀሳ ቀጥሎ የስልጣን ይገባኛል ሽኩቻ ተከሰተ። በአምስት ዓመት ብቻ ስምንት ሱልጣኖች ተለዋወጡ። በ February March 1600 ወይንም ሻዕባን 1008 ዓመተ ሂጅራ ኢማም ዑመርዲን አሻፊ በአውሳ ሱልጣን ሆኑ። ቀጥሎም ኡመርዲን ቢን ዚያድ በ July August 1611 ጀማዱል ኡላ 1020 ዓመተ ሂጅራ ተተካ። በ November 16 20 ዙልሂጃ 10 29 ከስልጣን ወረደ። ቀጥሎም አድረህ ቢን ታድሮስ ተተካ። August 20 16 21 ማክሰኞ 12 ሸዋል 1030 ዓመተ ሂጅራ ሙስሊም ካልሆኑ ኦሮሞዎች ጋር ጦርነት ገጠመ። ገራድ አህመድዲን ኢብኑ ወረባ በ October 21 ዙልቅዳ 10 30 ዓመተ ሂጅራ በኢማሙ ላይ አመፀ። ጦርነትም ገጥሞ ኢማሙ ድል አደረገ። ወደ ዘይላይም አባረረው። የግራድ አህመድን ልጅ ግራድ መሐመድ ከአባቱ ጋር በመሆን አመጹን አፋፋመ። ግራድ መሐመድ ኢማም አድረህን ለመውጋት በ November 7 16 20 ዙልሂጃ 22 1030 ከዘይላ ወደ አውሳ ተንቀሳቀሰ። በማክሰኞ June 15 16 27 ሙሐረም 1 10 36 ዓመተ ሂጅራ ጦርነት ገጠሙ። ጦርነቱ ቀጥሎ ሁለቱም ሞቱ። በጦርነቱ ኢማም ዑመር ዲን ቢን አህመድ ዲን ሱልጣን ሆነ። ገራድ መሐመድ ቢን ገራዲሳ በዕለተ ሰኞ June 7 16 27 ረመዳን 22 ቀን 10 36 ማመፁ በዘይላ ይፋ አደረገ። ገራድ መሐመድ ቢን ገራዲሳ በኢዳል ፈጥር ቀን በ July 15 16 27 በዘይላ መንገሱን አወጀም። በኋላ ላይም ወደ አውሳ ተጓዘ። ሰኞ August 1628 ዙልሂጃ 7ኛው ቀን 1037 ዓመተ ሂጅራ ከኡመርዲን ጋር ጦርነት ገጠሙ። ኢማሙ መርዲንም ተሸነፉ። ገራድ መሐመድ ደግሞ ነገሰ። በ1630 ወደ ኦሮሞና ረዲያ አገር ዘመተ። በ29 October 1630 ሰኞ 23 ረቢዑል አወል 1040 ዓመተ ሂጅራ ድል አደረገ። በ June 13 1623 ሙሐረም 6 በ ቀን 10 43 ዓመተ ሂጅራ ኢማም ገራድ መሐመድ ሞተ። ቀጥሎም ኢማም አደም ኢብኑ ገራድ ኢሳ ነገሰ። እርሱም በጀንዋሪ 1647 ዕለተ ማክሰኞ ዙልሂጃ ወር 1057 ዓመተ ሂጅራ ረፋዱ ላይ ተገደለ። ሐረር በዚህን ጊዜ በ1647 በአሚር አሊ ኢብኑ ዳውድ አማካይነት የከተማ መንግስት ሆነች። ከአውሳ ሱልጣን የተገንጥላ ነፃ ሆና ራሷን በራሷ ታስተዳድር ጀመር። ሚናዋም ራሷንና ስለ አቅራቢያው አካባቢዎች እስላማዊ ጉዳዮች በማሰብ ላይ ብቻ ተወሰነ። አውሳም እየተዳከመ ሄደ። ኢማም አደም ሙሳ በ1647 ወይንም 1057 ዓመተ ሂጅራ ሲሞቱ ኢማም ኢብራሂም ቢን ገራድ ኢሳ አሚር ሆነው በ November 1656 ወይንም ሰፈር 1067 ሞቱ። የአጎታቸው ልጅ ኢማም ሰልማን ተተኩ። እኚህ ኢማም በመልካም ጠባያቸውና አላህን በመፍራት ይታወቃሉ። በአመት አራት ጊዜ መውሊድ ያዘጋጁ ነበር። በመውሊድ ስርዓቱ ላይ የተገኘውን ሁሉ አዲስ ልብስ ያለብሱ ነበር። የመግሪብ ሰላት እየሰገዱ ሳሉ በ1666 ረመዳን 27 ቀን 1076 ዓመተ ሂጅራ ተገደሉ። ኢማም ሰልማን ከኢማም አህመድ ቤተሰብ የመጨረሻ ሱልጣን እንደሆኑም ይታመናል። የሞቱት በቤቱ ላይ እሳት ተለኩሶ በደረሰባቸው አደጋ ነበር። ይህንን አጋጣሚ በመጠቀም ሞዳይቱ የራሳቸውን ስርወ መንግስት መሰረቱ። በሌላ በኩል አጼ ሱሶኒዮስ የካቶሊክ እምነት ከተቀበለ በኋላ ሁለት ፖርቹጋላውያን ቀሳውስትን ወደ እርሱ እንዲመጡ ደብዳቤ ጻፈላቸው። ዘይላ ደርሰው በደናክል ክልል ወደ ጎንደር ሊሻገሩ ሲሉ በአውሳ ሱልጣኔት ተያዙ። ሲጣራ ፖርቹጋላውያን መሆናቸው ታወቀ። ፖርቹጋል ለሙስሊሞች ያላቸው ጠላትነትና ኢማም አህመድ በእነሱ መገደሉ የቅርብ ጊዜ ትዝታ ነበርና ታሰሩም አጼ ሱሶኒዮስ ሊያስፈታቸው ደጎስ ያለ ስጦታ ቢሰጥም የአውሳው ሱልጣን በሞት እንዲቀጡ አደረገ። በማስከተልም ኢማም አብዱራህማን ኢብኑ ኢማም አደም ነገሱ። እሳቸውም እስከ ሞቱበት እስከ 1672 1673 ወይንም 1083 ዓመት ሂጅራ ድረስ ኢማም ሆነው አገለገሉ። ቀጥሎ ኢማም ዑመር ዲን ኢብኑ አልኢማም አደም ገራዲሳ ነገሱ። በማስከተልም ኢማም ሰልማን መሐመድ ነገሱ። ከጊዜ ወደ ጊዜ የአውሳ ሱልጣኔት በርስ በርስ ጦርነት እየተዳከመች ሄደች። በመጨረሻም የአውሳ ስልጣኔት መሪነት በጁላይ 1764 ሙሐረማ 11 78 ዓመተ ሂጅራ ከዳፎ ሀንፈሬ አይዳሂስ ተረከቡ። እኚህ መሪ በአፋር ቋንቋ ምስሊ የተከበረ ልዑል በሚል የማዕረግ ስም ይታወቃሉ። የአዳ ስልጣኔት መቀመጫ ወደ አውሳ ከዞረ በኋላ ሚናዋ በዚያው ተገደበ። የኢስላም ማዕከልነቱ እጅጉኑ ተዳክሞ ቀረም። ሀረር ለብቻዋ እንደ ከተማ መንግስት ቀረች። አውሳ ሱልጣኔት እንደ ሀረር የሞቀ የዲንና የንግድ ማዕከል መሆን አልቻለም። ይህ ሊሆን የቻለበት ምክንያት የሙስሊሞች የባህር በር ለነበረችው የዘይላ ወደብ ቅርብ ባለመሆኗና የእርስ በርስ ግጭቱ በመበራከቱ ነበር።